ወረቡከ አልገኒይ ሀብታሙ ጌታህ ሀብታሙ ጌታህ ማንንም የማይፈልገው ጌታ ለሁሉም የሚበቃ ጌታ ዙር ረሕማ የእዝነት ባለቤት ነው ዙር ረሕመት ታማ ዙር ረሕመት ልካሚላ ዙር ረሕመት አልዋሲዓ የሰፊ የብዙ የትልቅ ረድኤት ባለቤት ነው ጌታ ሀብታሙ ጌታ ወረቡከ አልገኒይ ያ ሀብታሙ ጌታ ወላሁ አልገኒዩ አንቱም ልፉቀራ አላህ ብቸኛው ሀብታም እሱ ነው ሌላው ድሃ ነው ይላል ወረቡከ አልገኒዩ ዙ ረሕማ ከዚያ ኢን የሻእ ቢፈልግ ዩዝሂብኩም ያጠፋችሁና ያስወግዳችሁና ወየስተኽሊፍ ሚን ባዕድኩም ማ የሻእ ከእናንተ በኋላ እናንተ ከጠፋችሁ በኋላ የፈለገውን ይተካል እየሸ ከፈለገ አላህ ሰው ባሪያ ያጣ የሚያገለግለው የሚገዛው ያጣል መስሎ ከሆነ እንዲህ ማድረግ ይችላል እየሸ ከፈለገ ዩዝሂብኩም ዩዚልኩም ያጠፋችኋል ዩህሊብኩም ዩዕዚምኩም ከአካባቢው ያጠፋችሁና ወየስተክሊፍ ሚን ባዕድኩም ማ የሻ ከእናንተ በኋላ የፈለገውን ይተካል ከማ አንሻአኩም ሚን ዙርየቲ ቀውሚን አኸሪን እናንተንም ከሌላ ሰዎች ዘር እንዳመጣችሁ ሁሉ እናንተን አጥፍቶ ሌላ መተካ ይችላል ይላል አላህ ሱብሓነሁ ወተዓላ ሱብሓነላህ ከፍተኛ ዛቻ ነው ዛቻ ነው ሀብታምነቱን ገልጾ አዛኝነቱን ገልጾ ግን ሁልጊዜ ያዝናል በሚል እንደፈለጋችሁ የምትፈነጩ ከሆነ يذهبكم ويأتي بخلق جديد እንደገና من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين إنما توعدون لآت إن أنت يمتكتروت نجر መጪ ነው አይቀርም ላ ረይበ ፊህ ምንም አትጠራጠሩ መምጣቱ አይቀሬ ነው ኢነማ ትውዓዱነ ለአት ወማ አንቱም ቢሙዕጅዚን እናንተ ታዲያ ሂሳብ ከመደረግ የምታመልጡ አይደላችሁም ወማ አንቱም ቢሙዕጅዚን አሸናፊ አይደላችሁም፣ አምላጮች አይደላችሁም። ከዚያን ቀን ሂሳብ ማለት ነው። ቁል በል ያ ቀውሚ ህዝቦች ሆይ እዕመሉ ያ ቀውሚ እዕመሉ አላ መካነቲኩም ኢኒ ዓሚል እናንተም ባላችሁበት ሁናችሁ ስሩ፣ እኔም ባለሁበት ሁኜ ሰራለሁኝ ኢኒ عامل فسوف تعلمون ማወቃችሁ አይቀሬ ነው በእርግጠኛ ታውቃላችሁ መን ተኩኑ ለሁ ዓቂበቱ ዳር አዳሩ ልአኺራ የመጨረሻይቱ ዓለም ለማን እንደምትሆን በእርግጥ ታውቃላችሁ ኢነሁ ጉዳዩ ላ ዩፍሊሑ ዛሊሙን ግፈኞች መቼም አይሳካላቸው ለማን ይሆናል ታዲያ ማለት ነው የዓለም የአኼራው ጥሩ ነገር ለአማኞች ዙልም ለማይፈጽሙት ዛሊሞችንማ ላ ዩፍሊሑ አለ ወጀዐሉ ሊላህ ለአላህ አደረጉ مما ዘረአ ከፈጠረው من الحرث ከአዝርእት ወልአንዓሚ ከእንስሳዎች ነሲበን ድርሻ ሰጡት ለማን ፈቃሉ ሃዛ ሊላህ ይሄ አላህ ነው አሉ ቢዘዕሚህም መስሏቸው እነሱ በመሰላቸው ይሄ ያላህ ነው አሉ ወሃዛ ሊሹረካኢና ይሄ ደግሞ የአምላኮቻችን የጣዖቶቻችን ነው አሉ። አላህ በፈጠረው ፍጡር ላይ ግማሹን ለአላህ ግማሹን ለነሱ ሰጡ ማለት ነው። ጥቁሯ አደሮ ለጋኔል ነው፣ ለዛር ነው፣ ለጂን ነው። ነጫጮቹ የአላህ ናቸው እንደማለት ነው። ጀዐሉ ሊላህ ሚማ ዘረአ ዘረአ ማለት ምን ማለት ነው? የፈጠረው ذرأ خلق مما ذرأ من الحرث حرث አዝርት ነው አንዓም እንስሳዎች ናቸው ነሲበን ድርሻ አለ ድርሻ ሰጡት ለአላህ فقالوا هذا لله بزعمهم وهذا لشركائنا فما كان لشركائهم ለሹረካዎቻቸው የተደረገው የጣዖቶቻችን ነው ያሉት ፈላ የሲሉ ኢለላህ መቼም ቢሆን ለአላህ አይሰጥም በፍጹም አይሆንም ወማ ካነ ሊላህ ለአላህ የሆነው ግን ፈሁወ የሲሉ ኢላ ሹረካኢህም ወደ ጣዖቶቻቸው ይሆናል ለጣዖቶቻቸውም ይደርሳል ሳአ ማ የሕኩሙን የሚሰጡት ውሳኔ ምን ምን ያህል ከፋ ምን ይከፋ على الله سبحانه وتعالى أو من ما لا عجية عجيب فما كان لشركائهم فلا يصل إلى الله قال علي بن أبي طلحة والعوفي عن ابن عباس أنه قال في تفسير هذه الآية إن أعداء الله يا الله ثلاث وجه كانوا إذا حرثوا حرثا عند أزرئت سيزروا أو كانت لهم ثمرة ويم فرافرية سنورة شو جعلوا لله منه جزءا وللوثن جزءا يتوسنون لتعود يتوسنون دقمو لا الله يادربنا فما كان من حرف أو ثمرة أو شيء من نسب الأوثان حفظوه وأحصوه يطبقوتنا لسو ብቻ ያደርጉ ለነሱ ብቻ ያደርጉታል وإن سقط منه شيء فما سمي للصمد فيما سمي للصمد ردوه إلى ما جعلوه للوثن وإن سبقهم الماء الذي جعلوه للوثن فسقى شيئا جعلوه لله جعلوا ذلك للوثن وإن سقط شيء من الحرث والثمر الذي جعلوه لله فاختلط بالذي جعله للوثن قالوا هذا فقير ولم يرفوه يردوه إلى ما جعلوه لله إلى ቢደባለቁባቸው ማለት ነው ያንተ ነው ጥያቄው ما كان لله فهو يصل إلى شرك إلى شركائهم فما كان لشركائهم فلا يصل إلى الله አንድ ቁና ጤፍ እዚህ ለገብርኤል ብለዋል አንድ ቁና ጤፍ ለአላህ ብለዋል ይሄ የገብርኤሉ የተባለው ትንሽ ወደዚህ ከፈሰሰ ከተደባለቀ ለእሱ ነው የሚሰጠው የእሱ ግን ለአላህ የተባለ ወደዚህ ከበሳ አይመልሱም ለምን እሱ ሀብታም ስለሆነ ሞልቶታል ይላሉ አለ የሚገርም አይደል ፈማ ካነ ሊሽርካኢህም ፈወ የሚያደሉት ለማን ነው ማለት ነው ለጣውቱ ነው ሚስኪን እየተባለ በጣም የሚንከባከቡት አኪድ እኔማ ስለሆነ የሚሰጣቸው ያውቃሉ እኮ ያውቃሉ እኮ መን ኸለቀ ሰማዋት ወልአርድ ይባሉ አላህ አይደል የሚሉት መን ኸለቀ ሀዛ ይባሉ ለዚህ እኮ ነው ሚማ ዘረአ አላህ ከኸለቀው ቁንጥር አድርገው ለጣዖቶቻቸው ሰጡ ለጅኑ ለጋኔኑ ለዛሩ ለቆሌው ቆሌ ለቆሌ እርጭት የሚያደርጉ ሰዎች የሉ ትተዋል አሁን ቀርቷል አይ ጅሉ ኧረ አሁንም አቀረ ቆሎ ማን ማን ይረጫል? ሞኛል እንዴ? እ ለበሬ አሁን አይደለም እንጂ ድሮማ ስንት ተብሏል? ድሮማ ስንት ተሰርቷል? የዘንድሮ ሰው እንኳን በጣም ብችል ነው አይሰጥም። አሁን የሚበላ ነገር ይረጫል ብለህ ነው እ يكونوا نو اهون ما يوني وجعلوا لله مما درأ من الحرث والأنعام نصيبا هكذا قال مجاهد وقتادة بذي فسروا هل لا وقال عبد الرحمن بن زيد بن أسلم في الآية كل شيء كل نجر يجعلونه لله من ذبح يذبحونه لا يأكلونه أبدا لا الله هذا الرجل جاردوت هاي بلوتن ሐታ የዝኩሩ መዐሁ አስማእ አልአሊሃ የጣዖቶቻቸውን አማልክት ስም እያነሱ እንጂ ይላል። ወማ ካነ ልልአሊሃ ለም የዝኩሩ እስመ ላሂ መዐህ ለጣዖት የሆነው ግን የአላህ ስም አይነሳም። ከተነሳ ሊወስድባቸው ነው። ሳአ ማ ያሕኩሙን አይ እያዘኑም ይመስለኛል። የአቅም ስለሌለው ስለሆነ ከጠፋም የሆነ ነገር ከወደቀበት ይሰበራል፣ አቧራ ያቆሽሸዋል ብለው ስለሚፈሩ ራሱን የቻለ ስላልሆነ ነው ጃማ አላህ ያውቃል وجعلوا لله مما ذرأ من الحرث والأنعام نصيبا يكو تلك ظلم كونه ሙሽሪኮቹ ከሚሰሯቸው ወንጀሎች አንዱ የአላህን ፍጡር ለፍጡር መገበራቸው ነው ካሊቅንና መክሉቅን እኩል ማድረግ ነው የፈለገው ቢገዝ ካሊቅና መክሉቅ እንዴት ይሆናል የሚመለክ ከሆነ ሰማይ አይመለክም ፀሐይ አትመለክም ጋራ አይመለክም ጨረቃ አይመለክም ነበር ታዲያ ማይታይ ቆሌ ብሎ ዝም ብሎ ለአየር ለሀዋ መገበር ማይገርም የሚያሳዝን ነገር ነው وكذلك زين لكثير من المشركين قتل أولادهم شركاؤهم ولك اندزهو زينا عصواب اللاتشو لكثير من زينا مانو يزينا فاعل زينا فعلنا فعلا ماضينا فاعل فاللقال يتنو فاعلو شركاؤهم يمنونو زينا شركاؤهم لكثير من المشركين قتل أولادهم اندالنو شركاؤتشو تاؤتو تشاكشو ለአምላኪዎቻቸው ልጆቻችሁን ግደሉ የሚል አስተሳሰብን አስዋቡላቸው። እነዚህን ብትገኝ ሰላም ትሆኛለሽ፣ በነፃነት ትንቀሳቀሻለሽ። አንቺ አባይ ማደሪያ የለው ግንድ ይዞ ይዞራል ልትባይ እኮ ነው። ሹረካኡሁም ፋይል ነው። ከአላህ ሌላ የሚያመልኳቸው እንዲሰሩት ምን አለባቸው ሸሪኮቹ የእነሱም ገባሮች አሉ አውቶ እንትኑ ቆሌው ከሆነ የቆሌው ገባሪ አለ ነፃ ለሸኾቹ ማገልገል ሲገባሽ ለገዳም መገበር ሲገባሽ ወልደሽ አሁን ልትንቆፋቆፊ ነው እያለ وكذلك زين لكثير من المشركين قتل أولادهم شركاهم ምን ሊያረጓቸው ሊውርዲ ሊውርዱሁም ሊውርዱሁም ሊዩህሊኩሁም ሊያጠፏቸው ሊያሳስታቸው አርዳሁም بمعنى اهلكهم ሊውርዱሁም ወሊልብሱ عليهم دينهم እምነታቸውን ሊያለባብሱባቸው ደብለቅለቅ ሊያደርጉባቸው الذين امنوا ولم يلبسوا يلبسوا ማለት ማደባለቅ وليلبسوا عليهم دينهم ديناتشون ليلبسبسوا باتشو على باب بابس بلالكون دزين نها نها سيون ولو شاء الله ما فعلوا الله بفلقهن نعربوا تمنبر عيسروا تمنبر فذرهم وما يفترون تلذي الناس بكفة لا أدلوا الناس ناكفة تواتشوالا وما, وما يفترون مالذ وما يفترونه على الله አምላክ አለው هذا አጋር አለው እያሉ አማልክቶቻቸውን የሚቀጥፉትን ተዋቸውን ያለሁላቸው ዘርኒ ወመን خلقت وحيدا لا إله إلا الله يقول تعالى وكما زينت الشياطين لهؤلاء أن يجعلوا لله مما ذرأ من الحرث والأنعام نصيبا الذي እንዳደረጉ ሁሉ كذلك زينوا لهم قتل أولادهم خشية الإملاق ልጆቻችሁን ግደሉና ቅበሩ ووأد البنات خشية العار አሁን ሴት ልጅ ወልደ ደግሞ አሳድገ እሷን በለከፈ ጎረምሳ ጋር እየተጣላ ሁልጊዜ قال علي بن أبي طلحة عن ابن عباس وكذلك زين لكثير من المشركين قتل أولادهم شركاهم مالت زينوا لهم قتل أولادهم مالت شركاهم شياطينهم يأمرونهم أن يئدوا أولادهم خشية العيلة وقال السدي أمرتهم الشياطين أن يقتلوا البنات شيطان شيطانوች ልጆች ሴቶች ልጆች እንግደሉ አላቸው ከዚያ በኋላ ሴት ልጅ ሲጠፋ ወደ ሊዋጥ እንዲሄዱ ليردوهم يهلكوهم يلبسوا يخلطوا ولو شاء الله ما فعلوا كل هذا يقول الله مشانه وقالوا قالوا هذه أنعام النذين سساوش ناتشو ወሐርሱን ይሄም አዝርዕት ነው ሒጅሩን የተከለከለ የሆነ ሒጅር ማለት መምኑዕ ላ የጥዓሙሃ ኢላ መን ነሻ የፈለግነው እንጂ ማንም አይበላትም ይህንን ያልፈቀድንለት ሊበላ አይችልም አሉ ቢዘዕሚህም በራሳቸው ወአንዓሙን እነዚህ ደግሞ ሌሎች እንስሳዎች ናቸው ሑሪመት ዙሁሩሃ መጋለብ የተከለከሉ ጀርባዋ ማንም እንዳይጋልባት እርም የተደረገችው ወአንዓሙን ሌሎች እንስሳዎች ናቸው ደግሞ ላየዝኩሩነ የዝኩሩነ እስመ ላህ ዐለይሃ የአላህ ስም በለዋ ላይ የማይነሳ የጣዖት ስም እንጂ እፍትራአን ዐለይ የሁሉ በአላህ ላይ ቅጥፈት ነው አላህ ነው ወይ ይህን ያዘዛችሁ ቢባሉ ምንም መረጃ ማምጣት አይችሉም ሰየጅዚህም ቢማ ካኑ የፍተሩን ይቀጥፉት በነበረው ውሸታቸውና መጥፎ ተግባራቸው ትክክለኛ ክፍያቸውን ይከፍላቸዋል እርግጠኛ ክፍያ ይከፈላቸዋል አላሁ بعد تحريمات المشركين في الأنعام حجر الحرام بما مما حرموا من الوسيلة وتحريم ما حرموا وكذلك على مجاهد والضحاك والسدي وقتادة وعبد الرحمن بن زيد بن أسلم وغيرهم تحريم كان تحريم كان عليهم من الشياطين في أموالهم وتغليظ شديد ولم يكن من الله تعالى وقال ابن زيد حجر إنما احتجروها لآلهتهم يتكلكرون يقولون حرام أن يطعم إلا من, شئنا يفكر لتنجي وهذه الآية الكريمة كقوله تعالى قل أرأيتم استنقرين ما أنزل الله لكم من رزق الله يا أورد الله شنو الرزق فجعلتم منه حراما وحلالا قماش حرام قماش حلال هذا الرقاتون قل آه الله أذن لكم أم على الله تفترون الله فقر الله شنو ويا الله لا يكتفات شنو سورة الأنعام أمسازة يالبان وقال تعالى قوله تعالى ما جعل الله من بحيرة ولا سائبة ولا وسيلة ولا حام الذي لقاوتك لقوا ينبروناتهم الذين الله አልደነገገም ولكن الذين كذبوا يفترون على الله الكذب لكن الذين كفروا يفترون على الله الكذب وأكثرهم لا يعقلون فذرهم وما يفترون وقالوا ما في بطون هذه الأنعام خالصة لذكورنا ومحرم على أزواجنا እነዚህ እንስሳዎች ያረገዟቸው የጸነሷቸው እነዚሁ እንስሳዎች ውስጥ ያሉት ለወንዶቻችን ብቻ የተለዩ ናቸው ለሚስቶቻችን ክልክል ናቸው አሉ خالصة لذكورنا أي لرجالنا ሙሐረሙን አላ ኢና አላዝዋጅና አላ ኢናሲና ለሴቶቻችን ክልክል ነው ወይየኩን መይተተን ሙቶ ከወጣ ፈሁም ፊህ ሹረካ ይጋራሉ ክልክል ነው ካሉ በኋላ ሙቶ ከወጣማ የጋራ ነው ይላሉ ሰየጅዚህም ወስፈሁም ይሄንን መግለጫቸውን ዋጋቸውን ይሰጣቸዋል አላህ ወስ ማለት ወስ ሸይ እንዲህ ከሆነ ይሄ ለወንድ ነው ይሄ ለሴት ነው የሚያሉ የቀጠፉትን ኢነሁ አላህ ሐኪሙን አሊም الله فبين أن واكي جيتان وقالوا ما في بطون هذه الأنعام خالصة لذكورنا اللبن هذا اللام فهو اللبن كانوا يحرمونه على إناثهم واشربوه ذكرانهم وكانت الشاة إذا ولدت ذكرا ذبحوا سيولد وندونو كتولد ياردوثان وكان للرجال دون النساء اينو وندوشو كانت يبلو سيتو كاي كمسوتن وإن كانت أنثى تركت فلم تذبح ሴት ከሆነች አትታረድም ወይን ካነት መይተተን ሙታ ከወጣች ግን ፈሁም ፊ ሹረካ ሁለቱም ይጠቀሙበታል ማለት ነው ሪመት አለይኩም ልመይተቱ ታዲያ ለምን ወረደ አቀምሱ ስለነበር አይደል የሀበሻ ሰው እኮ ነው በፍት የማይበላው እንዲያውም ይስቁ ነበርኩ እኔ ምን ይላሉ መካ ካፊሮች ምንድነው ይበላ የምትለው የሞተ ማን የገደለው አላህ እና ምንድነው ይበላው ያረድነው ኧረ ጉድ ነው እኔ እንዳንተ ያለ አምላክ አክባሪ አላየንም አሉ እንዴት አንተ የገደልከው ይበላል ኸላቂ ኻሊቅ የገደለው ምን አይበላ የምትል ጉደኛ ነህ ሰማቸው አየህ ተፍሲር እንደ ሰዎች ናቸው ማ ቀተለሁ ላህ ላ ይወከል ወማ ቀተልተው ይወከል ይሆናል ይሄ እንደ ይዛላል ሰው ልጅ ፈጣሪ የገደልለትን እንዲያውም ያለ ንፋስ ዝም ብሎ ማፈስ ነው እንጂ قد خسر الذين قتلوا أولادهم سفها بغير علم يعلم من موقف ልጆቻቸውን በሞኝነት የገደሉ ሁሉ ከሰሩ አለ አንቀው የገደሉ ጉድጓድ የቆፈ እንትን የቀበሩ ምናምን ማለት ነው ይሄ ማታ ማታ መከላከያ የሚያደርጉም እንደዚያው ናቸው። መድኃኒት ወስደሻል አልወሰድሽም፣ መርፌት ወቅተሻል አልተወጋሽም፣ ሉባ አስቀብረሻል አላስቀበርሽም፣ መከራ خسر الذين قتلوا أولادهم سفها بغير علم وحرموا ما رزقهم الله الله يسد عشون أرمي أدرقوا افتراء على الله فالله لا يقتلون هذه حير لا يطعمها إلا من نشأ يرد بحيرة وسيلة حام النزيد የእንትን ናቸው አንቀምስም እያሉ ለዶሮ እያዞረ የሚጥል ሰው ነበረ ድሮ ድሮ በድሮ ዘመን ምንድነው ሲሉት እንደው እያማመመኝ ጥቁር ዶሮ ምን አይነት ጥቁር ዶሮ በቃ ጥቁር ዶሮ ታዞሪና እንደው ውርውር ስታደርገው አብሮ ውርውር ይልልሻል ይሏታል አዎ እና ጥቁር ዶሮ ቢፈልግ ብትሆን አትበላም ከዛ በኋላ ያው ስትደክም ስታረጅ ትሞታለች ወይ ድመት ይበላታል ማለት ሰላም እንጂ ሰው አይቀምሳትም። ቢበላው ምን ይሆናል? ቁርጥም ያደርገው ማለት ነው እንትኑን አብሮ ራሱ እ አضሉ ወማ ካኑ ሙህተዲን እነሱ መንገድ ተሰዋል ይህ መንገድ የያዙ ሰዎች አልነበሩም። የት አግኝተውት መንገድ የት ይገኛል? لا يهدي القوم الظالمين لا يهدي القوم الفاسقين يا الله عبد الله بن عباس እንዲህ ይላሉ የሚገርም አባባል ተናገሩ روى الحافظ أبو بكر ابن مردويه في تفسير هذه الآية عن ابن عباس رضي الله عنهما قال إذا سرك أن تعلم جهل العرب يا عربنا على واكنة للتاوق كفلك اقرأ ما فوق الثلاثين والمئة من سورة الأنعام كما ثلاثة بالا يعلون سورة الأنعام بدن بانببنا يا عربوچون ምን አይነት ኋላ ቀር እንደነበሩ ልታገኝ ልታውቅ ትችላለህ እስቲ ተመልከተው قد خسر الذين قتلوا اولادهم سفها بغير علم ሆይ ዘንድሮ የአረብ ብቻ መስላት መስሏቸው ነው አባስ የነሱ እንትን ነበሩ ገገማ ነበረ ካደገች በኋላ ምናምን ምናምን ነው የሚቀብሯት። ደግሞ ከነሩሃ ነው እኮ አፈር የሚሞሉባት። የዘንድሯ ዘመናዊዋ ግን ገና ሳትፈጠር ነው ሳትፈጠር በካርቶን ዝባላ ላይ የተደረገ ከሆስፒታል ተደብቀው ወጥተዋል አንዳንዶች። ጥለው ወጡ ልጆቻቸውን የት ጣለው እሺ تعرفه عقله هو كامل ولا كمال طيب طب يا سلام يا سلام يا سلام يا سلام يا ربي أسأل الله العظيم رب العرش الكريم أن يوفقني وإياكم لما يحب ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته